قل إن بسم الله الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم الشفاعة الشفاعة لغة الوسيلة والطلب ملجا إلى الشفاعة ملجا مالت لغة قوان صار አልወሲለቱ መዳረሻ ማለት ነው። ወጠለቡ እንዲሁም ማለት መፈለግ ማለት ነው። ይህ ከቋንቋ አንጻር ሲሆን ወዑርፈን በዑርፍ ደረጃ ዑርፍ ማለት ማለት ነው በልማድ ግልጽ በልማድ የተፈለገበት ማለት ነው። ሱአሉል ኸይሪ ሊልገይሪ ሱአሉል ኸይር መልካም ነገርን መጠየቅ ነው። ሊልገይር ለሌላው ማለት ነው። ሰዎች እንግዲህ ሸፋዓ ሲሆኑ ግልጽ ምልጃ ላይ ሲገቡ ወይም ሽምግልና ላይ ሲገቡ ሽምግልና የሚባለው ኸይርን ነገር ለሌላው ምን ይላሉ ይፈልጋሉ። አንድ ሰው አንተ ሸፋዓ ብለ ስትልክ ወይም ሽማግሌ ብለ ወደ አንዲት ሴት ቤተሰብ ስልክ ምን ፈልገ ነው? ኸይራቸውን ፈልገ ነው። ሸፋዓቱን ሱአሉል ኸይሪ ሊልገይር ይባላል። ወቂለ ተብሏል ሂየ እሷ ሚነ ሸፍዕ ሸፍዕ ከሚለው ቋንቋ ነው የመጣው። ሸፍዕ ማለት ማለት ጥንድ ማለት ነው፣ ወይም የተጣመረ ማለት ነው። አለዚ ያ ሁወ ضد الوتر የዊትር ተቃራኒ ማለት ነው። የዊትር ምንድነው? ተቃራኒ ዊትር ደግሞ ምንድነው? እ ነጠላ የሆነ ማለት ነው። ፈከአነ ሻፊዕ ይሄ እንግዲህ ቋንቋው ቋንቋዊ ስያሜ የተወሰደው ፈከአነ ሻፊዕ ልክ ማለት ነው አማላጁ ضم سؤاله ጥያቄውን አጣምሮታል ወይም ደግሞ የሚፈልገውን ነገር ሱዋሉን ጥያቄውን አጣምሮታል ኢላ ሱዓል መሽፉዕ ለሁ ለሱ ለሚማለድለት ሰው ምን ብሎታል አጣምሮታል ማለት ነው ግልጽ ነው አለ አጣምሮታል። ሱአሉን ልክ እንደ ራሱ አድርጎ አጣምሮ ይዞ ሄዶ ነው የሚጠይቀው አይደል እንዴ? ከዛ አንጻር ነው ይላል። ወሸፋዓቱ ሸፋዓ ሲባል ሐቁን እውነት ነው። የአህሉ ሱና ወልጀማዓ አቋም ሸፋ የሚባለው መልጃ የሚባለው ነገር እውነት ነው። ኢዳ ተሐቀቀት ሹሩጡሃ ሹሩጣሃ ሸርጧ ምን ከተባለ ከተሟላ ማለት ነው። ወሂየ እሷ አንተኩነ ቢኢዝኒላህ ተዓላ በአላህ ፍቃድ ነው። አላህ ሊፈቅድ ይገባል። ለአማላጁም ለተመላጁም ወሪባሁ አን ልመሽፉዕ ለሁ ደሞ ከማን መውደድ አለበት? ናም ከሚማለዱለት ሰውዬ ሊወድ ይገባል። ነቢዩ ዓለይሂ ሰላቱ ወሰላም ለአንተ እንዲያማልዱ አላህ ስብሓነ ወተዓላ ከአንተ የወደደ መሆን አለበት ቀውለክ ወፊዕለክ ምንን ስራህንም ተግባርህንም ማለት ነው ወይላ እንዝላልነት በዲል ላይ ኖሮ ምንም መከጀል ሸፋን መከጀል ከባድ ነው የአቂዳ ችግር ኖሮ የመሳሰለ ማለት ነው ግልጽ ነው ተውሂድን ለጠበቀ ሰውና የሚገባውና ቃለ ተዓላ አላህ ስብሓንሁ ወተዓላ ይህንን በማስመልከት ብሎ ይላል وكم من ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى الله سبحانه وتعالى من إلال وكم من ملك سنت ملعك على الليلة سنت ملعك على الليلة يات في السماوات بسماية استعلا لا تغني شفاعتهم ينزا ملعكوش የእነዛ መላይኮች ማማለድ ማያብቃቃ አንዳችም ነገር ኢላ ሚን ባዕድ አን አላህ አላህ ምን ካለ በኋላ እንጂ ከፈቀደ በኋላ ቢሆን እንጂ ሊመን የሻኡ ምን ላለው ለፈለገው ለፈለገው ምን ያለ ጊዜና እንጂ የፈቀደ ጊዜ ቢሆን እንጂ አላህ ሊፈቅድ ይገባል ማለት ነው ሊመን የሻኡ ወየርዳ ምን ላለው ናም ለወደደው ቢሆን እንጂ ማለት ነው ወየርዳ ሁ ለወደደው ቢሆን እንጂ ማለት ነው ففي هذه الآية الكريمة በዚች እንግዲህ በተከበረች አንቀጽ ውስጥ አነ ሸፋዓ ሸፋዓ እኮ ላ ተንፋዕ አትጠቅምም ኢላ ቢሸርጠይን በሁለት ሸርጥ እንጂ ሊጠቅም የሚችለው ሸፋ በሁለት ሸርጥ ነው الأول የመጀመሪያው ኢዝኑላህ አላህ ሊፈቅድ ይገባል ሊሻፊዕ لما لا جو أن يشفع يملك زند لأن الشفاعه ملكه سبحانه مكنيات من الجامي بالو نجر يا الله سبحانه وتعالى ملكنا ملك مال مال دير شعب على بيت النتيم يتنوى الله قل لله الشفاعة جميعا الله اندالو بلحبة يا محمد لله الشفاعة ملجاكو لله سبحانه وتعالى جميعا باتتك عليه الثاني رضاه عن المشفوع ከሚማለዱለት ሰዎች አላህ ምን ሊል ይገባል عن المشفوع فيه ስለሱ ለሚማለዱለት ሰዎች ምሳሌ እንግዲህ ስትቻቸዋል ሻፊዕ ከተባለ ማን ነው ነቢ አለይሂ ሰላቱ ሰላም ምሳሌ ማለት المشفوع فيه او المشفوع له ምሳሌ እኛ ሙሐመድ ሊሆን ይችላል ነስሩዲን ሊሆን ይችላል مفهوم في بأن يكون من أهل التوحيد من ሊሆን ይገባል ከተውሂድ ባለቤቶች ሊሆን ይገባል لأن المشرك لا تنفعه شفاعة መልጃ ሊጠቅሙ አይችልም كما قال تعالى فما تنفعهم شفاعة شافعين ያማላጅ ምልጃ አይጠቅማቸውም በማለት አላህ እንደተናገረው ነው فتبين بهذا ሴቶች ይሰማላ طيب فتبين بهذا በዚህ እንግዲህ ግልጽ ይሆናል ቡጥላን ማዓለይህ ልቁቡርዩን አልዮም ዛሬ ላይ ያሉ ቀብር አምላኪዎች ያሉበት አካሄድ ውድቅ መሆኑን ያመላክተናል። አልየውም አለዚነ የጥሉቡነ ሸፋዓተ ሚነል እነዚያ ከሟቾች ምንን የሚፈልጉ ምልጃን የሚፈልጉ ወየተቀረቡነ ኢለይህም ወደ እነሱም ቁርባን የሚያደርጉ ቢአንዋኢል ቁርባት የተለያዩ ምኖችን ቁርባት ነው የመቃረቢያ ተግባራቶችን የሚያደርጉ ማለት ነው ከማ ምክንያቱም የተለያዩ እንግዲህ የአብሬት ቀብር ላይ የአልከሲ ቀብር ላይ እኚህ የመሳሰሉ የቦረ ነው እያሉ በየቦታው ምን ያደርጋሉ ቁርባን ያቀርባሉ ግልጽ ነው አለ ዳሪ በየዳሪሑ ማለት ነው ይሄዱ ከማ ቃለ في سلفهم الله سبحانه وتعالى በእነሱ እንግዲህ ቀደምት በሆኑት ሰለፊ ማለት የእነሱ ቀደምት የእነሱን ፈለጋቸውን ይዘው የሚከተሏቸውን በተመለከተ አላህ እንዳለው ምን ብሎ አላህ ስብሓነሁ ወተዓላ ወያዕቡዱነ ሚን ዱኒላሂ ማ ላ የضሩሁም ወላ የንፈዑሁም ከአላህ ውጭ ይገዛሉ የማይጎዳቸውን የማይጠቅሟቸውን ወየቁሉነ ሃኡላኢ ሹፈዓኡና ዐንደ አላህ እነሱ እኮ አላህ ዘንድ አማላጆቻችን ናቸው ብለው ይላሉ وقال تعالى الله سبحانه وتعالى ብሎ ይላል أم اتخذوا من دون الله ከአላህ ውጪ ያዙ እንዴ ሹፈዓ ምን አማላጆችን ካላህ ውጪ አማላጆችን ያዙ እንዴ ይጠቅሙናል ብለው ቁል ብለህ በል አወለው ካኑ ላ የምሊኩን አወለው ካኑ አይደሉም ወይ ላ የምሊኩነ ሸይአን ምንንም የማይመልኩ ተሰማ የምንም ነገር ማለት ነው ድርሻ የሌላቸው መሆኑ ወላ ያዕቂሉን እንዲሁም ማለት ነው የማይረዱ ግልጽ ማለት ከነሱ የሚሉትንም መሆኑን አላወቁም ወይ ግልጽ ነው ቁል ብለህ በል لله الشفاعة ملجال الله للجميع له ملك السماوات والأرض يمدرن يسمى النفسنا لسنو بالبيت الناتلة وقد أعطي نبينا محمد صلى الله عليه وسلم الشفاعة نبي عليه الصلاة والسلام هي ملجا ድርሻ ተሰጥቷቸዋል አማላጅ እንደሆኑ አላህ Subhanahu Wa Ta'ala ተናግሯል ይሄንን እድል ተሰጥቷቸዋል فيشفع لمن አዲን الله ለሁ فيه አላህ Subhanahu Wa Ta'ala ለፈቀደላቸው ነብዩ ምን ይላሉ ያማልዳሉ አይ አላህ ምን ላለው ለፈቀደላቸው እንጂ ተነሳ አንተ ያ ረሱሉላህ እሽፋዕ ለና ብለህ መጠየቅ አችልም ነብዩ ያ ነቢይ አላህ ያ ረሱሉላህ እሽፋዕ ለና ኩለና ሻፊዓን ብለህ ነብዩ መጠየቅ አትችልም። አላህን ነው መጠየቅ የምችለው። ያ አላህ ያ ረቢ اجعل محمدا صلى الله عليه وسلم شافعا لنا يوم لا ينفع مال ولا بنون እያልክ አላህን ነው መማፀን የምችለው መፍሁም طيب قال شيخ الإسلام ابن تيمية رحمه الله إنما بتملكت شيخ الإسلام ابن تيمية بلو ይላሉ وله ወለሁ ሰለላሁ ዐለይሂ ወሰለም ፊል ቂያመቲ ተላቱ ሸፋዓቲን ለነቢዩ ዐለይሂ ሰላቱ ሰላም ስንት አላቸው? ሶስት የምልጃ ሁኔታ አላቸው። አመ ሸፋዓቱል ዑላ የመጀመሪያው የነቢ ዐለይሂ ሰላቱ ሰላም የማማለድ ሁኔታ ፈየሽፈው ፊ አህሊል መውቂፊ ሐታ ዩቅዳ በይነሁም ይሄ ነቢዩ ብቻ የሚያማልዱበት ነው። ልብ በል ነቢዩ ብቻ ሌላውም ሊጋራቸው የሚችል ማንም የለም ፈየሽፈዑ ፊ አህል ልመውቂፊ ሐታ ዩቅዳ በይነ ነቢዩ ያማልዳሉ ፊ አህል ልመውቂፍ አህል ልመውቂፍ ማለት እዛ የሚቆሙት የት የሚቆሙት ፊ አረሳት ልቅያማ አይደል እንዴ የሰው ልጆች እዛ የሚቆሙበት የውመል ቅያማ ሀምሳ <clears throat> ሺህ ዓመት የዛን ጊዜ ነቢዩ ያማልዳሉ ሐታ ዩቅዳ በይነሁም በመካከላቸው አላህ ይፈርድ ዘንድ ግልጽ ነው። ፈሪቁን ፊል ወፈሪቁን ፊሰዒር ተብሎ ፍርድ ይሰጥ ዘንድ ነቢዩ ያማልዳሉ። ያ ረብ በቃ ፍርድን ስጠን ብለው ማለት ነው። بعد አንተ تراجع አልአንቢያኡ አንቢያዎች ተራጁዕ ካደረጉ በኋላ ግልጽ ነው። ይሄ ለእኛ አይገባንም ብለው ጉዳዩን ምን ካሉ በኋላ ወደ ኋላ ከመለሱ በኋላ ኧረ እኛ ይሄ አይገባንም እያሏል አደም ጋር ይሄዳሉ ከዛ ኑሩ ጋር ይሄዳሉ እያለ እያለ ና ይህንን ሀዲስ ከዚህ በፊት ታውቁታላችሁ طيب አንቢያ አደም አደም ተራጆ ካደረገው ይሄ ለኔ የሚገባኝ አይደለም ኢድሃሉቡ ኢላ ኑሕን ወኢብራሂም ኢብራሂምም ተራጆ ካደረገው ሁሉም ውዝር ያቀርባል አደም አዎ እኔ ያልተፈቀደልኝን ፍሬ በልቻለሁ ስማለ በማለት ይናገራል። ኑህም እንዲሁም ጌታ መጠየቅ የሌለብኝን ጥያቄ ጠይቃለሁ። ኢብራሂምም ሶስት ውሸት ዋሽቻለሁ፣ ግን ውሸት አይደለም። ያ ከባድ ቀን ከመሆኑ የተነሳ በቃ ገዘፈበት። ሙሳም እንደዚሁ ነፍስ ገድያለሁ ይዘዋለ። ይህንን የመሳሰለ ዒሳን በተመለከተ ምንም ሙዝራ አላቀረበም ይላሉ። ኢብኑ መርየም እነዚህ ሁላ እንግዲህ ተራጁ ያደርጋሉ አን ሸፋዓቲ ከምኑ ከምልጃው ሐታ ተንተሂ ኢለይህ ነቢይ ዓለይሂ ሰላት ሰላም ዘንድ እስኪደርስ ድረስ ሁሉም ኡማ በቃ የሚያማልደው ሲያጣ መጨረሻ ላይ ነቢዩ ጋር ይሄዳል። አነ ለሃ ይላሉ። ግልጽ ነው። እዛ ለጌታቸው ማለት ነው። ሱጁድ ተደፍተው ምን ይላሉ? يبدا يبدا بالسجود قال بالسجود نو يجمر النبي عليه الصلاه والسلام راسه فاذا الله سبحانه وتعالى يا محمد ارفع راسك وسل واشفع تشفع الى اجل يعني ندل يسقطوا مالته فاذا ما نبدا فهم سلازيا على شفاعة كبرى يبالا وإن دم مقاما محمودا يبالا هنا مالتنا حتى تنتهي إليه أما الشفاعة الثانية أولا تنيوم يا مالدوت فيشفع في أهل الجنة أن يدخلوا الجنة يا إيه جنة سوى جنة اللي يقبوا نبي يعمل لدو سراس من جانب فلنا بسالة بك يا جنة سوى جنة اللي يقبوا إيهم يا نبي عليه الصلاة والسلام من الجانب وهاتان الشفاعتان خاصتان له ይህ ሁለቱ ምልጃ ለነቢ አለ ሰላት ሰላም ውስን የሆነ ነው። ሌላ ማንም ሊጋራቸው የማይችል ማለት ነው። ማንም ይህንን ማማለድ አይችልም። ዋመ ሸፋዕቱ ታሊታ ሶስተኛው ምልጃን በተመለከተ ፈየሽፋዕ ሊመን እስተሐቀ ናር ነቢዩ እሳት ለተፈረደበት ሰው ምን ይላሉ? ያማልዳሉ። እሳት ምላትን ለባለበት ሰው ጠይብ እሳት ለተፈረደበት ሰው ያማልዳሉ ፈየሽፋ ፊመን እስተሐቅ ናር ጠይብ ምንድን ነው የሚሉት ከእሳት እንዲወጣ ነ እሳት እንዲብስበት አይደለም አይደል መልጃ ከሆነ ከእሳት እንዲወጣ ነው እንዲከፈፍለትም ደግሞ አለ ቅጣቱ እንዲኸፈፍለት ነቢዩ ለአብ ጣልብ ከቅጣቱ እንዲኸፈፍለት ለአብ ጣልብ ይህንንም ካስ ነው ብለው እዛ ሶስተኛው ላይ መድባለሁ አፎም هذه الشفاعة له ይህ መልጃ እንግዲህ ለነቢ አለይሂ ሰላቱ ሰላም እና ወሊሳኢሪ ነቢይን ለሌሎችም ነቢያቶች የሚገባ ነው ሌሎች ነቢያቶችም ያደርጋሉ እሳት የተገባቸው ሰዎች አላህ ይመራቸው ዘንድ የሚያማልዱበት ሁኔታ አለ ወሲዲቂን እውነተኞች ወገይሪም ሌሎችም ሑፋዞች ምሳሌ ቁርአን ያፈሩ ለቤተሰቦቻቸው ግልጽ ነው አዎ ከእሳት ሊጠብቁ ሸፋ የሚሆኑበት ህፃናቶች ግልጽ ነው አለ ያው ምንም ሰው የሞቱ ሸፋ የሚሆኑበት አጋጣሚ እነዚህ ሁላ አላቸው መፎም ፈየሽፋዕ ፊ መን ስተሐቀ ናር አላ የድኹሉሃ እሳት የሚገባው እንዳይገባ የሚገባው የሚገባው ነበረ ግን በምልጃ አማካኝነት እነዚህ ሰዎች እንግዲህ የተውሂድ ችግር ኖሮባቸው የተውሂድን የጠረመሱ የአቂዳ ችግር ያለባቸው ሰዎች ላይ አይደለም የሚያማልዱት ልብ በሉ ይህን እንዳትረሱ። ተውሂድ ላላለን ሰው ማንም አያማልድም ነው። ወላ ተንፈዑ ሸፋዓቱ ሻፊዒን ያለው የዚህ ነው፣ የአቂዳ ችግር ነው። ተግባባን? ምክንያቱም ምልጃ የሚጠቅመው ለማን ነው? ለአህሊ ተውሂድ ስተሐከ ናር አላ ይድኩሉሃ አንተ ተውሂድ ላይ የሌሉ ሰዎች ሽርክ ላይ ያሉ ሰዎች ላይ ምልጃ ራሱ መጠየቅ አትችልም። ዱዓ ማድረግ አትችልም። ሰላተል ጀናዛ መስገድ አትችልም። አግባባን አይደለ ሽርክ ላይ የሞቱ ሰዎች ማለት ነው ويشفع في من دخلها فيشفع في من استحق النار አላ يدخلوا እንዳይገቡ የመጀመሪያው እንዲከፈፍላቸው ነው አዲስ የመጀመሪያው እሳት የተገባቸው ሰዎች በተመለከተ ነው فيشفع في من استحق النار አላ يدخلوا እንዳይገቡ ويشفع في من دخلها اي يخرجوا منها እሳት ውስጥ የገቡት ደግሞ ምን እንዲሉ ይወጡ ዘንድ በቃ ገብተው ነበረ ተከተው ይወጡ ዘንድ ማለት ነው ይወጡ ዘንድ እንዲካፈፍ ያልኳችሁን ደግሞ ለማን ነው ለአቡ ጣሊብ ማለት ነው ትንሹ የእሳት ውስጥ ቅጣት የአቡ ጣሊብ ቅጣት ነው ግልጽ ነው ጀምራ ተደርጎለት ከምኑ ከእግሩ ስር ያው መሀል አናቱ ይተከተካል ማለት ነው وقال صلى الله عليه وسلم واما شفاعته واما شفاعته لاهل الذنوب ነቢዩ አለይሂ ሰላቱ ሰላም ለወንጀል ባለቤቶች ማማለዳቸው ሚን ኡመቲ ከኡመታቸው እንግዲህ የተረጋገጠ ነው فمتفق عليها بين الصحابة والتابعين لهم بإحسان የተስማሙበት ነው በእሷ ላይ ነቢዩ እንደሚያማልዱ ወይም ከነብዩ ውጭ ያለም ቢሆን ያማልዳል ሙተፈቁን አለ በይነ ሰሓበት ወታቢን ታቢዕዮችም ቢሆን አንድ የሆኑበት አቋማቸው ነው ኢሕሳን ወሳኢሪ አኢመት ልሙስሊሚን የተቀሩትም ሳኢር ማለት የተቀሩ ሌሎችም ቢሆኑ የኢስላም መሪዎች ማለት ነው አልአርባዓ አራቱ ማለት ነው የኢስላም ምኖች አኢማዎች እነማን ነው إمام أحمد أبو حنيفة إمام الشافعي آه. إمام مالك إنين يفلو وأنكرها كثير من أهل البدع ሌሎቹ ደግሞ أهل البدعة የ بدعة ባለቤቶች አራማጆች ይህንን إنكار አድርጓል ሚነል ኸዋሪጅ ኸዋሪጅዮች ምን እንደሆነ እስቲ እዚህ ጋር የተለያዩ ፍልስፍና ያሉ ብያቸዋል ምንድን ነው የሚያስቀድሙት ብያቸዋል አቅልን በማስቀደም ነው ችግር ውስጥ የሚገቡት ሚን አልኸዋሪጅ ወልሙዕተዚላ ወዘይድያ ዘይድያ ማለት የእንትን የሺዓ ፍረቆች ናቸው ሺዓ እንትን ያለባቸው ናቸው ወቃለ ሃኡላ ምንድን ነው ምክንያታችሁ ሲባሉ ብለዋል መን የድኹሉ ናር ላ የኽሩጁ ሚንሃ ሰዓት ውስጥ የገባ አይወጣም። ምን ነው ሲባሉ ሰዓት ውስጥ የገባ አይወጣም ማለት በቃ መቼም በቃ እሳት ከገባ ገባ ነው። ላ የኽሩጅ ሚንሃ ላ ቢሸፋዓቲን ወላ ገይሪሃ በመልጃ ይሁን በሌላ አይወጣም። የዱንያ ህግ እንኳን እንደው ባለ ሰው ያዝናል። እንኳን አርሐሙ ራሒሚን አይደለም አንተ በጣም አምባገነን የተባለ መንግስት የሆነ ሰውየው ላይ ፍርድ እንትን ተብሎበት ግልጽ ነው። እንደ ሰውየው ሁኔታ ምን ያደርግለታል? ራህማ ያደርጋል። እንኳን አርሐሙ ራሒሚን አይደለም። እነሱ ግን እሳት የገባ ምን አይልም አሉ አይወጣም አሉ። ወዕንደ ሃኡላ ይህንን ያሉበት ምክንያት ምንድን ነው? عند هؤلاء ما ثم إلا من يدخل الجنة فلا يدخل النار هناك وعند هؤلاء ما ثم ሁናክ አይደለም ነው እንግዲህ ማን አፍራሽ አድርጎ ነው የፈለገው ኢላ መን የድኹሉ ልጀና ፈላ የድኹሉ ናር እሳት ቢሆን እንጂ መን የድኹሉ ልጀና ጀነት የገባ ሰው አሉ ፈላ የድኹሉ ናር የት አይገባም እሳት አይገባም በቃ እንዴት የጀነት ሰው ተብሎ እሳት ውስጥ ይገባል እንዴት ጀነት ውስጥ የሚገባ ሰው ሆኖ እንዴት እሳት ውስጥ ይገባል ወመን የድኹሉና እሳት የገባ ደግሞ ፈላ የድኹሉል ጀና ጀነት ውስጥ አይገባም ሁና ካሉ ጀነት ውስጥ የገባ እሳት አይገባም አሉ እሳት የገባ ደግሞ ጀነት አይገባም አሉ ምን ማን የነሱ ቤት ነው እንዴ ጀነትና ናር የእነሱ ቤት ነው እንዴ የሚፈርዱ ፍርድ የሚሰጡት خلق الله جل وعلا الجنة والنار ها አይደል እንዴ የፈጠራቸው እሱ ነው አይደል እንዴ ፍርድ መስጠት ማስተላለፍ እንጂ እሱ እነሱ ናቸው እንደዚህ ቁጭ ብለው ይሄ እዚህ የገባ እዚህ አይወጣም ምናምን የምትለው በሰው ቤት እንኳን ማዘዝ አችልም ግልጿል እንኳን በጀነትና በእሳት ላይ አንተ ፍርድ ልሰጥ አይደለም ተግባባል በሰው ቤት እንኳን ሄደ ማዘዝ አችልም ወላ የጅተሚዑ عندهم في الشخص الواحد አሉ አንድ ተሰብስቦ ሊመጣ አይችልም እንደሁም ፊ ሸክስ ለዋሂድ ወዒቃብ ሰው ላይ ምንዳና ቅጣት የሚባል ነገር ሊሰበሰብ አይችልም ማለት ቅጣት የሚቀጣው ነው እንዴት ምንዳ ይኖረዋል አሉ በአጠቃላይ ምንድነው አልኢማን ላይ የተጀዛ እንደሆነ እነሱ ጋር ኢማን ምን የለውም ክፍያ የለውም አሊማ የዚድ ወይን ቁስ ነው የምትለው እኛ የምንለው አሊማ የዚድ ወይን ቁስ ነው አይደል እነሱ ጋር እንዲህ የሚባል የለም አሊማ የዚድ ምናምን የሚባል ነገር የለም ወይም ቁስ የሚባል ነገር የለም ግልጸዋለ ኢዛ ነቀሰ ኢማ ሁወ ካፍር ወይማ ሁወ ሙሽሪክ ከላስ እንታዳም ከይፈ ይንቁስ ልትነዋለ ላ የተጀዛ ሰዋብና ይቃብም የለም አሉ ሰውየም እንዳኖሩት እዚህ ጋር ቅጣት አለው የሚባል ነው። ሀዛ ወላሂ ወላሂ ጃኡ ቢልአፍካር ለይሰ ቢደሊል ማን ነው እንደዚህ ያለው? ኢማን እንደሚጨምር ብዙ መረጃዎች አለ አይደል እንዴ? ኢማን እንደሚጨምርና እንደሚቀንስ መፍሁም ሰው ልጅ ሰዋብ እንዳለው ደግሞ ይቃብም እንዳለው ያሳያል አይደል እንዴ? ኢላን ቃለ ወህተጀ ሃኡላኢ ልሙንኪሩን እስቲ ሌላ ደሊል ካላችሁ ተባሉ እዩ ወላሂ የሚመጣውን ሹባ አትመልከት ባለፈው ብያቸዋል እውቀት እውቀት ያዝ የሚባሉ ለዚህ ነው አንድ ቀን እኮ እንደው ከእውቀት ማድ የራቀን ሆነን እንደው አንድ ሰው ቢያገኘን በቃ ሽምድምድ ነው የሚያደርገን በአንዴ የአህባሽ አፍካርም ቢመጣ የሌላም የሌላ ቢያገኝ ይኸው ሽምድምድ ነው የሚያደርገን ዒልም ለዓለይኩም ብልዕልም የሚባለው ለዚህ ነው እስቲ እነሱን ያመጡትን ወላሂ አንተ ዒልም ላይ ካልሆንክ እነሱን የሚያመጡትን እስቲ እንዴት እንደምትመልስ ይኸው እስቲ ቁርአን ነው የሚያመጡልህ ቁርአን ያመጡላል ሐዲስም ያመጡላል አሁን ለምሳሌ ስማ የሚያመጡትን በሌል ኢላን ቃል واحتج هؤلاء المنكرون للشفاعة بقوله تعالى واتقوا يوما لا تجزي نفس عن نفس شيئا ولا يقبل منها شفاعة ወላ ዩእኸዙ ሚን አድሉ ወላ ሁም ይምሰሩን ሐቅ ነው እኮ እስቲ የው እስቲ ወላሂ የሚያመጡትን ምን አሉ ወተቁ አሉ ተጠንቀቁ ይላል አላህ የውመን ያን ቀን ላ ተጅዚ ማትመነዳበት ማታብቃቃበት ማለት ነው ነፍሱን አን ነፍሲን ሸይ አንዲት ነፍስ ከአንዲት ነፍስ ምንም ማታብቃቃበት ወላ ዩቅበሉ ሚንሃ ሸፋዓትን ከእሷ ምንም አይቀበልበት ምልጃ በቃይ ነው ምልጃ የማይቀበልበት ብሏል። የምን ምልጃ ትላለህ? ምልጃ ምልጃ ትላለህ እንዴ? ይኸው የለም እያለ አይደል እንዴ? ተቀባይነት የሌለበት እያለ ነው። ወላ ዩኸዱ ሚንሃ አድሉን ከእሷ ደግሞ ቤዛ የማይያዝበት ቤዛ ማለት ስለ አንድ ሰው አንድ ሰው ቤዛ ሊሆን አይችልም። ግልጽ ነው። እሳት ውስጥ የገባን ሰው ማለት ነው። አንድ ሰው መጥቶ እኔ ቤዛ ልሁንለት ቢል አይያዝም፣ የለም ግልጽ አንዱ ነፍስ ለአንድ ነፍስ ምንም አትሆንምና ማለት ነው። ወላሁም ዩንሰሩን እነሱም ይረዱ አይደሉም ብሏል። በቃ ስለዚህ ይሏል። አንተ ይህንን ሲነግር አዎ አንተ እውነታቸውን እኮ ነው ዝም እኮ ነው እኛ እንደው ምናጥላላቸው ትላለህ። ሌላም ይጨምርላል ምን ይላል? ወቢቀውሊሂ ሚን ቀብል አያእትየ የውሙን ላ በይዑን ፊህ ወላ ኩለቱ ወላ ሸፋት። ይሄ ደግሞ የባሰ ቦግ የሚያደርገው ሚን ቀብል አን ያእትየ ተጠንቀቁ ነው ያ ቀን ከመምጣቱ በፊት ላ በይዑን ፊህ በውስጡ ምን የሌለበት መሻሻት መነጋገድ ማለት ነው ወላ ኩለቱን ወዳጅነት የሌለበት ኩላ ማለት ወዳጅ ግልጸዋለ ወዳጅነት የሌለበትን ቀን ያንን ተጠንቀቁ አንዱ ከአንዱ ይርቃል አይደል የውመ የፊሩ ልመርኡ من أخيه وأمه وأبيه وصاحبته وبنيه عارف ወላ ሸፋአቱ ምልጃም የማይጠቅምበት ይኸው ምልጃ የማይጠቅምበት እያለ ነው። እሺ እንዴት እንደሚመለስ ታዩታላችሁ። ግን እነሱ ደሊል እያመጡ ነው። በቃ ወቢቀውሊሂ እና አህሉ ዳላል እንዳሉት አንተ ልብ ዒልም ላይ ካለ አህሉ ዳላሎች ቁርአንን ደሊል መረጃ ይዘው ሲመጡ አሉ ኹዙሁም ቢሱና ይላሉ ሰለፎች በምን ያዟቸው በሐዲስ ያዟቸው አለ ቁርአን ሲያመጣልህ በምን ትይዘዋለህ በሐዲስ አንተ ታስገባለህ ግልጸዋለህ አለበለዚያ የሚቻል አይደለም ማለት ነው وبقوله ما للظالمين من حميم ولا شفيع يطاع ምን ይላል ማል ዛሊሚን ለበዳዮች የላቸውም ሚን ሐሚሚን ከምን ከቅርብ ዘመድ የላቸውም ወላ ሸፊዒን ዩጣዕ የሚታዘዙት ወይም የሚሰማማ ማለት የላቸውም ብለን ስለዚህ ለበዳዮች ነው እኮ አይደል የተባለው አማላጅ የሚያስፈልግ የለም ብሏል ወቢቀውሊሂ ወማ ተንፈዑሁም ሸፋዓቱ ሻፍዒን የሚለውን የሚያመጣሉ እንዴት ነው የሚመለሰው ይሄ ሁላ ምናቸው ነው ሹብሃት ግልጸዋለ ሹብሃት ነው ያመጡት ወጀዋቡ አህሊ ሱና የአህሉ ሱና መልስ ለዚህ ምን ይላል أن هذا يراد به شيئان ይሄ የተፈለገበት ሁለት ነገር ነው እነዚህ ቁርአን አንቀጾች ግልጽ ነው እነዚህ የቁርአን አንቀጾች ምን ተፈለገ ከተባለ ሁለት ነገር ነው ይላል አሐዱሁማ አንደኛው ይላል አነሃ ላ ተንፈዑ ልሙሽሪኪን ምልጃ ለማን አትጠቅምም ለሙሽሪኮች አትጠቅምም ነው የተፈለገው ቅድም የቁርአን አንቀጹን አንጥተን ነው ይላል የማይጠቅመው ለማን ነው ብለናል ለ أهل التوحيد ለነዛ ማይጠቅም ይሄ ቁርአን آية የፈለገው እነሱ የጠቀሱት ሁላ ለማን ነው ለሙሽሪኮች ነው የተፈለገው ዟሊሚን ነው ያለው ካሉክ ከዙልም ሁላ ትልቅ ዙልም ምንድን ነው? ሽርክ ነው። ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለظልሙን ዐظيም። ስለዚህ ዙልም የተፈለገው እዚህ ጋር ሽርክ ነው ትላለህ። ላ ተንፈዑ ልሙሽሪኪን ከማ ቃለ ተዓላ ፊ ናዕቲህም። ናዕቲህም ማለት እነሱን በመግለጽ ማለት ናዕቲህም እነሱን በመግለጽ ማ ሰለከኩም ፊ ሰቀር በሰጠር ውስጥ ምን ከተታችሁ ይላቸው መላይኮቹ ለእሳት ሰዎች ማለት ሰቀር ጀሃነም ቃሉ ላሉ ለም ነኩ ሚነል ሙሰሊን ከሰጋጆች አልነበርንም ይላል ወለም ነኩ ኑጥዒሙ ልምስኪን ምስኪኖችንም ያበላን ነበር ወኩና ነኹዱ መዐ ልኻኢዲን ከነዛ ከምን ከሚቀልዱት ከሚያሸፉት ጋር አብረን ምን ነበር እንቀልድ ነበር ወኩና ኑከዚቡ ቢየውም ዲን በትንሣኤ ቀን ሞቶ በመቀስቀስ ምንል ነበር እናስዋሽ ነበር ሐታ አታነ ልየቂን ናም የቂን እስኪመጣ ድረስ የቂን ማምን መውት ሞት እስኪመጣ ድረስ ይኸው እነዚህ ሁላ ኸለል ያለባቸው ሁላ አቂዳም ጭምር የሚገባባቸው አይደል ከዛ ምን አለ فما تنفعهم شفاعة الشافعين ለነዚህ የአማላጆች ምልጃ ምን አላቸው አይጠቅማቸውም ማለት የሚጠቅማቸው እንዳሉ ደግሞ መፍሁሙል ሙኻለፋ ይባላል መፍሁሙል ሙኻለፋ ገባችሁ የዚህ የተቃራኒ የሚያስረዳን ነገር አለ ለነዚህ የአማላጆች ምልጃ አይጠቅምም ነው አይደል በዚህ ተቃራኒ እንግዲህ የሚያስይዘን ምንድን ነው የአማላጆች ምልጃ የሚጠቅመው አለ ነው እነዚህም በተመለከተ ዘጋ فهؤلاء نفع عنهم فهؤلاء እነርሱ نفع عنهم نفع الشفاعة الشافعين የአማላጆች ምልጃ እንደማይጠቅም አላህ ተናግሯል لأنهم كانوا كفارا ምክንያቱም ካህዴ ስለሆነ ወታኒ ሁለተኛው እንግዲህ አዩራደ ቢዛሊከ ሸፋዓቱ ይህ የተፈለገው ምልጃ አለቲ ዩፍቢቱሃ አህሉ ሽርኪ የሽርክ ባለቤቶች የሚሉትን ምልጃ ነው አላህ ያለ እነዛ የሽርክ ባለቤቶች የተባሉት እንግዲህ የተለያዩ ሽርክ እየፈጸሙ ወይም ደግሞ የሳሌዎች ቀብር ላይ የሄዱ ነው አይደል የሚላመኑት? ይሄንን ነው አላህ አይጠቅምም። በዚህ አይነት መምጣት ይሄንን አይነት ሁኔታ ተቀባይነት የለውም ነው። ይትቢቱ ሽርኪ ወመን ሻበሃሁም እነሱን የመሰለውላ ምን አህልል ቢድዒ የቢድዓ ባለቤቶች ምን አህልል ኪታቢ አህለል ኪታቦችም ይሁኑ ወልሙስሊሚን ሙስሊሞችም ይሁኑ አለዚነ የظኑነ እነዚያ የሚሞግቱ የሚተረድሩ አና ሊልኸልቂ ዒንደ ላሂ ምን አልቀድሪ አነ ሊልኸልቂ ለፍጡራን ዒንደ ላህ ላ ዘንድ ሚነል ቀድሪ ልክ አላቸው አየሽፈዑ እንደሁ እሱ ዘንድ ያማልዱ ዘንድ ለፍጡራን ምን አላቸው አሉ ቀድር ልኬታ አላቸው አሉ ቢገይር ኢዝኒህ ያለምንም የእሱ ፍቃድ ያማልዳሉ ብለው ሳሊሆች ላይ ተንጠለጠሉ። ብጽው አለ የተለያዩ የቀብር ቀብር አድሪሃዎች ላይ እየሄዱ ያሳልፋሉ። ከማ የሽፈዑ ናሱ ሰው ልጆች እንደሚያማልዱት ፊ ባዕድህም በከፊሎቹ ላይ እንደ ባዕድን በከፊሉ ዘንድ ይላል። ጠይብ ይህንን ወድቅ ሊያደርግ የፈለገው ነው። ሴቶች መፍሁም ጠይብ አልጀነቱ ወናር ጀነትና እሳት ይላል። ጀነትና እሳትን በተመለከተ ይላል። ጀነትና እሳትን በተመለከተ ነው የምናወራው። እነሱም ከምን በኋላ በየውም አልአኺር አይደል በመጨረሻው ላይ በመጨረሻው ቀን ከሚከሰቱ ክስተቶች ውስጥ እሳትና ጀነትና እሳት ናቸው። وفي يوم القيامة الداران اللهم اجعلنا من أهل الجنة وفي يوم القيامة በቂያማ ቀን ከሚከሰቱ ክስተቶች ውስጥ አዳራኒ በሁለቱ ሀገሮች አልዓዚመታኒ ትልልቅ የሚባሉ አለታኒ እነዚህ ሁለቶቹ ላ ተፍኒያኒ ላ ተፍነያኒ ሁለቱም ምን ያሉ የማያልቁ ሀገሮች ናቸው የፈለግከውን ያክል በዚህ ዱንያ ላይ ተዋብ አንተ መይት ኢዛ ለም ተሙት አንት አዱንያ ዳሩን ላ መላ ለሁ ዳር وكذلك كل من عليها فان ግልጽ ነው የፈለግከውን ያክል ነገር የፈለግ ኒዕማ ላይ ብትሆን ማለት ነው ኢማ አንተ ትጠፋለህ ወይ ዱንያ ትጠፋለች ሁሉም ነገር አላቂ ነው ማለት ነው ስቃይ እንዲሆን እንደዛው ለዘላለም አትሰቃይም የዱንያ ችግር ደግሞ በተለያዩ ነገሮች ሊመለሱ ይችላሉ ግልጽ ነው ረሃብን በለው ምንም በለው ምንም በተለያየ ነገር ግን እንደው በተለያየ ነገር ነው በትንሽ ነገር የማትመልሰው የትኛው ነው የጀሃነም ስቃይ ነው ልታሰብበት የሚገባ ማለት ነው الجنة والنار فالجنة دار المتقين اللهم اجعلنا من المتقين جنة يمتقين وشاغر ወናሩ ዳሩ ልካፊሪን የካህዲያኖች ማለት ነው ሀገር ነች ቃለ ተዓላ ኢነ ልአብራረ ለፊ ነዒም እዛ መልካም ሰሪዎች በትልቅ ጸጋ ውስጥ ናቸው ይላል ወኢነ ልፉጃር እነዛ ነጸኞች ለፊ ጀሂም በጀሃነም ውስጥ ናቸው በማለት አላህ ተናግሯል ወሁማ እነሱና ሁለቱ ማ ጀነትና እሳት መክሉቀታን የተፈጠሩ ናቸው። መውጁደታን አሁንም የሚገኙት ናቸው። መውጁደታን ልአን ገናም ይፈጠሯሉ ያሉ ናቸው። ከማ ቃለ ተዓላ አላህ ስብሓነሁ ወተዓላ እንዳለው ፊል እንደሚሉት በአሁኑ ሰዓት ያው የእንትን ጆቫይስ የጆቫ እምነት ተከታዮች ግልጽ ነው። ጆቫ የሚባሉ ታውቃላቸዋል። እነዚህ እዚሁ ነው ጀነት ይሄው የጠፋና ምናምን ከዛ በኋላ እዚሁ ነው ጀነቱ ምንም ማለት ሱብሃንአላህ ግልጽ ነው የውመ ቱበደሉ ልአርዱ ገይረ ልአርድ ወሰማዋት የሚባለውም ራሱ እኮ ይሄኛው ምድሩ ይጠፋል ለማለት ነው እንጂ ምን አይደለም የተፈለገው እዚሁ ነው አይደለም ተፈጥሯል እያለን ያለ ነው እዚህ ነው እንዴ ታዲያ ነው እንዴ የተፈጠረ ነቢ አለይሂ ሰላም የኢስራና የሚዕራጅ ጊዜ ሄደው ያዩት እዚህ ነው እንዴ ታዲያ እ አሜን من فوق سبع سماوات مفهوم ስለዚህ موجودتان الآن كما قال تعالى في الجنة ኡዒደት ሊልሙተቂን ለማን ተዘጋጅታለች? ለሙተቂን ተዘጋጅታለች ነው ያለው። ትፈጠራለች አይደለም፣ ተዘጋጅታለች ነው። ወቃለ ፊ ናሪ ኡዒደት ሊልካፊሪን ለማን ለካሪያነት ተዘጋጅታለች። ስለዚህ የተዘጋጀን የተፈጠረ ነው ማለት ነው ወገይር ዛሊከ ሚን ንሱስ ለቲ ተዱል ሌሎችም መረጃዎች እንደሚያመለኩት አላ ውጁዲሂም አልአን አሁን ላይ እንደሚገኙ ማለት ነው ነው እንደሚገኙ ብዙ መረጃዎች አሉ ዋናሁማ ባቂየታኒ እነሱ ምንድን ናቸው ዘውታሪ ናቸው ላ የሚያልቁም አይደሉም ከማ ሁወ መዝሀቡ አህሉ ሱና ወልጀምዓ ይህ እንግዲህ አህሉ ሱና ወልጀምዓ መዝሀብ እንደሆነ ሁላ ቃለ ሻሪሁ ጣሃዊያ ጣሃዊያ የሚባለውን ኪታብ ሸርህ ያደረጉት እንግዲህ እንዳሉት ሚማ የንበጊ አን ዩዕለመ ሊታወቅ የሚገባው አንድ እውነት አለ አሉ أن الله تعالى لا يمنع الثواب الله سبحانه وتعالى من دانا يكلكلم مالو إلا إذا منع سببه سبب يكلكل زينا انجي سبحان الله استي من مالت مسلم نقرأ ما ينبغي أن يعلم أن الله تعالى لا يمنع الثواب إلا إذا منع سببه ሰበቡን የከለከለ ቢሆን እንጂ ጥሩ ስራ ሳይኖር ምንዳ አይኖርም ማለት ነው። ወሆ ለዓመሉ ሳሌሕ እሱ ምንድን ነው አለ? ዓመሉ ሳሌሕ ነው አለ። ግልጽ ነው አለ? ዓመሉ ሳሌሕ ነው። فإنه قال ومن يعمل من الصالحات وهو مؤمن فلا يخاف ظلما ولا هدما يا الله ومن يعمل من الصالحات كما كان يسرى ساولا وهو مؤمن نفسه من سيون آمين سيون فلا يخاف ظلما ምን አይፈራም፣ ምን አይፈራም። በቃ የውመል ቂያማ ይደርስብኛል። ወላ ሀድማ እንዲሁም ምን መጎደልንም ምን አይልም አይፈራም። ይጎደልብኛል ከምንዳ ብሎ የሚፈራው ነገር የለም ይላል። ወከዛሊከ እነዚሁ ላ ዩዓቂቡ አሐደን አላህ ስብሓነ ወተዓላ አይቀጣም አንድንም ኢላ ባዕደ ሑሱሊ ሰበብ ልዕቃቢ የቅጣት ሰበቦችን ምን ያለ ጊዜ ነው እንጂ የተገኘ ጊዜ ነው። ሁሱል ማለት መገኘት ነው። فإن الله تعالى يقول الله سبحانه وتعالى بلو إلى من على وما أصابكم من مصيبة فبما كسبت أيديكم ويعفو عن كثير عند مصيبة يدرسباتكم ሚን ሙሲበቲን ከሙሲባ ፈቢማ ከሰበት አይዲኩም እጃችሁ በሰራችሁ ቢሆን እንጂ ወያዕፉ አን ከፊር ከአብዛኛው እንደ ምን ይላል አላህ ይቅር ይላል እንጂ ወሱብሓነሁ ልሙዕጢ አላህ ማለት እሱ ነው የሚሰጥ አልማኒዕ የሚከለክልም እሱ ነው ላ ማኒያ ሊማ አዕጣ አላህ ለሰጠው ከልካይ የለም ወላ ሙዕጢየ ሊማ መነዓ አላህ ለሰጠው ደግሞ ምን የለም ከልካይ የለም ይላል ኢንተሃ ኢንተሃ ከላም والأعمال الصالحة መልካም ተግባራቶች ስራዎች ሰበቡ ሊዱኹል ልጀና ጀነት ለመግባት ምንድን ናቸው ሰበብ ናቸው ወልአዕማሉ ሰይአ መጥፎ ተግባራቶች ደግሞ ሰበቡ ሊዱኹል ናር እሳት ለመግባት ሰበብ ናቸው ይላል ነስአሉ ላህ አልጀና አላህን ጀነትን እንጠይቀዋለን ወነዑዙ ቢሂ ምን ናር ከእሳት ቅጣት ከሱ እንጠበቃለን ኢነሁ ሰሚዑን ሙጂቡ ዱዓ እሱ እንግዲህ سنجري إنه سميع الله سَمِيْنَا مجيب دعاء دعاء من ما تكبين لل هذا وصلى الله على نبينا محمد وعلى آله وصحبه وسلم